السلام عليكم ورحمة الله وبركاته بسم الله الرحمن الرحيم الحمد لله رب العالمين اللهم صل وسلم وبارك على نبينا محمد وعلى آله وصحبه أجمعين إن شاء الله تعالى زاري القواعد الأربعة كفل صوص تمرتن أمنا يبتي هنا المالتنا بكفل عندي أينو شيخ ያደረጉትን መግቢያ ንግግሮች አይተናል። ውስጡ ያለውንም ደግሞ ባላህ ፍቃድ ማብራሪያ ተደርጎለት ነበር። በክፍል ሁለት ደግሞ ያየነው አልቃኢደቱል ኡላ የመጀመሪያው መርሆ በሚል አጋሪያን የተባሉት ሰዎች እኛ ራሳችንን የእነሱን ስራ ላለመስራት ከሽርክ ወጥመድ እንጠበቅ ዘንድ ማለት ነው እነሱ ሲሰሩ የነበሩት ነገሮችን አይተናል። ምንድነው እሱም ነቢዩ ሰለላሁ ዐለይሂ ወሰለም የተጋደሏቸው አጋሪያን ምን ያደርጉ ነበር? የአላህን ፈጣሪነት የአላህን ሁሉን አስተናባሪነት ያምኑ ነበር። كم هونم جا نبي صلى الله عليه وسلم شو لمن الله فتارينو الله استنبارينو يا لسو أملكوهم بتقل الله قل إن صلاتي ونسوكي ومحياي ومماتي لله رب العالمين لا شريك له بل يا محمد صلى الله عليه وسلم سجدتي اردي هيوتي موتي لعلماتو جيتانو لسوم عقاري اللوم ايه نبرت كلين يومنت የአላህን ፈጣሪነት የአላህን አስተናባሪነት ያመነ ሰው ማድረግ የሚጠበቅበት ምን ነበረ? ይህንን መፈጸም ነበር የሚጠበቅበት። ላኪን የመካጋሪያን ሙሽሪኮች ምን ያደርጉ ነበር? የአላህን ጌትነት ቢያምኑ አምልኮን ግን ለአላህ አይፈጽሙም ነበር። አላህንም ሌሎችንም አብረው ነበር የሚያጋሩበት። ሙሽሪክ የተባሉትም አላህን እያመለኩ ምን ስለሚያደርጉ ነው? በአምልኳቸው ላይ ስለሚደበልቁ ነው። ዛሬ የምናየው በአላህ ፍቃድ በክፍል ሶስት አልቃኢደቱ ታንያ ሁለተኛው መርሆ ምንን የምንረዳበት እነዚያ አጋሪያን የሚሰሩትን ሽርክ ምን ሽፋን እየሰጡት ነበር? አነሁም የቆሉን ይሉ ነበር። እነማ እነዚህ አጋሪዎች ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም የተላኩባቸው አጋሪዎች፣ ከዛ በፊትም የነበሩት አጋሪዎች የሚያነሷቸው ብዥታዎች ውስጥ አንዱ ይሄ ነው። ማ ደአውናሁም አሉ። ማ ደአውናሁም እኛ እኮ አንለምናቸውም አሉ። እነማንን ካላህ ውጭ የሚያጋሯቸውን እነ ላትን እነ ኡዛን አንለምናቸውም ነበረ። ወተወጀህና ኢለይህም ወደ እነሱም እኮ አልዞርንም፣ ፊታችንን ወደ እነሱ አላቅጣጫንም። እነሱን የምንለምን የነበረው ለእነሱ የምንዋረድ የነበረው ኢላ ሊጠለቢል ቁርባ ወሸፋአ ኢላ ሊጠለቢል ቁርባ ወደ አላህ እንዲያቃርቡን አንደኛው ምክንያታቸው ይሄ ነው። ወሸፋአቲ ሁለተኛ ምክንያታቸው ደግሞ ይሄ ነው። ወደ አላህ ያማልዱናል፣ ካላህ ጋር ያስታርቁናል። እራሳቸው አመኑ ምን እንደሚሰሩ ላላህ የሚገባውን አምልኮ ማዳዑናሁም ይኸው አንለምናቸውም እኮ አሉ። የሚለመነው ማን ነበረ? አላህ ብቻና ብቻ ነው። ለምን ራሱ ምን አለ? ወኢዛ ሰአለከ ዒባዲ አኒ ፈኢኒ ቀሪብ ኡጂቡ ዳዕወተ ዳኢ ኢዛ ዳአን ባሪያዎቼ ስለ እኔ በጠየቁህ ጊዜ አለ ለነቢዩ ሰለላሁ ዐለይሂ ወሰለም ነው የሚላቸው በላቸውም አላለም። እኔ ቅርብ ነኝ ነው ያለው። ምን አይነት ቅርብነት! ኡጂቡ መልስ እሰጣለሁ፣ ዳዕወተ ዳኢ የተጣሪን ጥሪ መልስ እሰጣለሁ። መቼ? ኢዛ ዳአኒ በጠራኝ በለመነኝ ጊዜ አለ። ስለዚህ ዱዓ የሚገባው ለማን ነው? ለአንድ አላህ ብቻ ሆኖ ሳለ ጸሎት። እነሱ ግን ምን ያደርጋሉ? ካላህ ውጭ ያሉትን ይለምናሉ ማለት ነው። ምን ሲሉ? በምሳሌ በደንብ ይገለጽልናል። እኛ ሀበሾች ነን። የሀበሻ ሰዎች ነን። ስለዚህ በአማርኛ ከሚሰሩ ሽርኮች ውስጥ እስቲ እናንሳ። ምን ይላሉ? በዚህ ወደ ወሎ የቦረናው ደግዬ እርዱኝ አባብዬ ይላሉ። ይሄ የክህደት ንግግር ነው። የቦረናው ነብሱን መርዳት አይችልም። ነብሱን ከጉዳት መከላከል አይችልም። ያውም ሞቷል። የሞተ ሰው ደግሞ ስራው ተቋርጧል። ረሱል ሰለላሁ ዐለይሂ ወሰለም የአደም ልጅ ሲሞት ስራው ይቋረጣል፣ ሶስት ይቀራሉ አሊም ከነበር ኢልሙን አስተምሮ ከነበር በዛ ኢልሙ ሰዎች በተጠቃቀሙ ቁጥር ሂሳቡ ይደርሰዋል። ወይ መልካም ልጅ ካለው ወይ ደግሞ መስጂድ ካሰራ የመሬት ጉድጓድ ውሃ ካወጣ መልካም መልካም ነገሮች ከሰራ ማለት ነው። ከዛ ውጭ ሰውን መርዳት እኮ ራሱ ስራ ነው። ሰውን መርዳት ስራ ነው። እርዳኝ ነው እያሉት ያለው የቦረናውን ሼክ። ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ ምን አሉ? የአደም ልጅ ሲሞት ስራው ይቋረጣል አሉ። ስለዚህ የቦረናውም ተቋርጧል ማለት ነው። የአብሬት ሼህ ይባላል ደግሞ እዚህ በጉራጌ ክልል እርዳኝ ይሉታል። ግን ነብሳቸውን እንኳን መርዳት አቅቷቸው ደርግ ወስዶ ከኢህአዲግ በፊት የነበረው መንግስት እርምጃ ወስዶባቸዋል። ከደርግ እንኳን ራሳቸውን ማስጣል አልቻሉም ማለት ነው። ቃጥባሬ ልክ እንደዚሁ ሞተዋል። ኑር ሁሴን ልክ እንደዚሁ ሞተዋል። እማይሞተው አንድ አላህን ማምለክ ብቻ ነው ከኛ የሚገባው። ሐታ ነቢዩ ሰለላሁ ዐለይሂ ወሰለም ለራሳቸው ጥቅም ማምጣት አይችሉም። ራሳቸውን ከጉዳት መከላከል አይችሉም። ይሄ ነው ያለው ሁኔታ። ማዳአውናሁም የሚለውን በዚህ መልስ ሰጠን። ወሸፋአ ምልጃ ደግሞ የሚለው ሌላ ምናቸው ነው? ሌላ ምናቸው ነው? ሌላ ብዥታቸው ነው። ብዥታ ሊሆን የማይችል ያመለክናቸው እኮ ያማልዱናል ብለን ነው። ምልጃ እንደሚታወቀው በሸሪዓችን አለ። አማላጅና ተማላጅ የሚባለው አሉ። አማላጅ የሚባለው አላሁ ስብሓነሁ ወተዓላ ሊያከብረው የፈለገ ልክ እንደ ነቢዩ ሰለላሁ ዐለይሂ ወሰለም አይነት የተከበሩ ፍጡር ናቸው። ሸፋአቱል ኩብራ ታላቁ ሸፋአ የሚባለው የትኛው ነው? የውመል ቂያማ ላይ አላህ ፍርድ እንዲሰጥ አላህ የሚለመንበት ማለት ነው። ወደ አደም ሲኬድ የሰው ልጆች ጌታ ይፍረድልን ሲሉት አማልደን ሲሉት እኔ ይልና ምክንያት አቅርቦ ሂዱ ወደ ኑህ ይላል። ኑህ ወደ ኢብራሂም፣ ኢብራሂም ወደ ሙሳ፣ ሙሳ ወደ ኢሳ፣ ኢሳ ደግሞ ወደ ማን? ለነቢዩ ሰለላሁ ዐለይሂ ወሰለም ሂዱ ወደ ነቢዩ ሙሐመድ ይላል። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? እኔ ነኝ ለሷ የተገባሁ አሉ። ከዛስ ቀጥታ ሄደው አርሽ ስር ስጁድ ያደርጋሉ። ተመልከት፣ ዝም ብለውም አያማልዱም። አላህን አሉ ራሳቸው ሲናገሩ ልዩ የሆነ ማወደስን አወድሰዋለሁ አሉ። ያን ቀን ነው በቃ ማወድሰው አላህ ሚያገራልኝ አሉ። ከዛ ቀና በልባላለሁ። ጠይቅ ጥያቄህ መልስ ይሰጠዋል። አማልድ ምልጃ ተቀባይነት ይኖረዋል እባላለሁ አሉ። ስለዚህ ሀታ ይሄን ትልቁን ሸፋዓ እሳቸው ቀጥታ ተነስተው ማማለድ አይችሉም። አላህ ስላከበራቸው ምን እንዲሆኑ እንዲያማልዱ የመጀመሪያ ምልጃቸው ይሄ ይሆናል። አላህ ፍርድ እንዲሰጥ፣ ጀነት እንዲከፈት። ወደ እሳት የገቡ ምን የሆኑ ተውሂድ ያላቸውን ሰዎች ደግሞ ረሱል ሰለላሁ ዐለይሂ ወሰለም፣ መላይካዎች፣ መልካም መልካም ሰዎች እነዚህ ደግሞ እንዲያማልዱ አንደኛ አላህ ስላከበራቸው ይፈቅድላቸዋል። የሚማልድለት ሰው ደግሞ ይሄ ወንጀል የሰራው ላይላሃ ኢለላህን ወይም ሌሎች ተግባሮቹን አላህ ሲወድለት ግን በወንጀል ምክንያት ጀሃነም ሊገባ ከነበር ምን ይሆናል ማለት ነው? እነዚህን አማላጆቹን አክብሮ አላህ አማልዱ ይላቸዋል። አማልደው ይሄ ሰውዬ ምን ይሆናል? ተውሂድ ያለውና ወንጀል ሰርቶ ካጓደለ ወይም ደግሞ ለቅጣት የተዳረገ ከነበር ምን ይደረጋል? በእነዚህ አማላጅነት ወደ ጀነት እንዲገባ ይደረጋል ማለት ነው። ከዛ በተረፈ ግን እቺ ሸፋ ምልጃ የተባለችው ሙሉ ለሙሉ ያላህ ስልጣን በሱ ስር ያለች ስለሆነች ሊለመን የሚገባው ራሱ አላህ ነው። አላህ ሆይ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም አማላጄ አድርግልኝ የሚለው ቃል ይሄ ተውሂድ ሲባል የክህደትና የማጋራት የሽርክ ንግግሮች ደግሞ አገራችን ላይ ባሉ መንዙማ ባዮች ይነገራል። ለምሳሌ ታዋቂ መንዙማ ያለው ህዝብ ዘንድ ማለት ነው። የኩፍርና የሽርክ ንግግሩን የረጨው ሰውዬ ምን ይላል? ያ ረሱለላሂ ሸፈአ ይሁኑና የቢላል እኮ ነን በዲኑ የጸና ሀቢቢ ሀቢቢ ሀቢቢ ይላል። ተመልከቱ፣ ይሄ ክህደት ንግግር ነው። ያ ረሱለላሂ ብሎ ማንን ነው የሚጠይቀው? አንቱ ያላህ መልእክተኛ ሆይ ሸፈአ ይሁኑና ቀጥታ የጠየቀው ማንን ነው? እሳቸውን ነው። እሳቸው ራሱ እንዲያማልዱን ግን የምንጠይቀው ማንን ነው? አላህ ሆይ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም አማላጃችን አድርግልን ነው የምንለው። ይሄ የተውሂድ ንግግር ነው። ያ መንዙማ ባይ ደግሞ ያለው ምንድን ነው? የክህደትና የሽርክ ንግግር ነው ማለት ነው። ስለዚህ ሸፈዓ ሰዎች ሽርክ የሚሰሩትን ምክንያት አገኘን ብለው በአላህ ላይ እያጋሩ እንዲያቃርቡን እኮ ነው ይላሉ። ሌሎቹ ደግሞ ምን ይላሉ? እኛ ወንጀለኞች ነንና ደጋጎቹ ወደ አላህ ጉዳያችንን ያስፈጽሙልን ብለው ሱጁድ ያደርጉላቸዋል። ሱጁድ ለማን ብቻ ነው? ለአላህ ብቻ ነው እና የመሳሰሉት። ነቢዩ ሰለላሁ ዐለይሂ ወሰለም ግን ምን አሉ? የአደም ልጅ ሁሉ ተሳሳች ነው፣ ከተሳሳቾች ሁሉ በላጩ ተመላሹ ነው አሉ። ስለዚህ እነዚህ ወልይ ተብዬዎቹም የአደም ልጅ ናቸው፣ ይሳሳታሉ። የሚሳሳት ጋር ደግሞ ጉዳይ ነው ስጅ አልሰጥም። በል እንዲያው የባሪያዎቹን ወንጀል በጠቅላላ ሁሉንም የሚምረውን ጌታ ማረኝ ብሎ ምን ማድረግ መለመን ማለት ነው። ስለዚህ የአላህ ባሪያዎች ሆይ እነዛ አጋሪያን ምን ይሰሩ እንደነበር አወቅ የሚሰሩትን ሽርክ ምን ስም ይሰጡታል? እኛ እኮ እምንለምናቸው ወደ እነሱም ደግሞ ዞረው ወደ አላህ እንዲያቃርቡንና ከአላህ ጋር እንዲያማልዱን። ስለዚህ የተሰጠው ስም ወደ አላህ እንዲያቃርቡንና ወደ አላህ እንዲያማልዱ ነው። ከመሆኑም ጋር ግን ክህደት ሆኖ ተገኘ፣ ሽርክ ሆኖ ተገኘ ማለት ነው። ፈደሊሉል ቁርባ መቃረብን ይፈልጉ እንደነበር እነዚህ አጋሪዎች ወደ አላህ እንዲያቃርቧቸው እንደነበር እነዚህን ጣዖቶች ካላህ ውጭ ያሉትን ሲያመልኩ እንደነበር ማስረጃው ቀውሉሁ ተዓላ ላቅ ያለው ያላሁ ስብሓነሁ ወተዓላ ቃል ነው። ወለዚነ ተኸዙ ሚን ዱኒሂ አውልያ እነዚያ እኮ ካላህ ውጭ ያሉትን ረዳት አድርገው የያዙ ምን ይላሉ? ማ ናዕቡዱሁም አናመልካቸውም እኮ አምልኮ ምንፈጽምላቸው እኮ ኢላ ሊዩቀሪቡና ኢለላሂ ዙልፋ ወደ አላህ መቃረብን እንዲያቃርቡን ነው፣ ለሌላ አይደለም እናመልካቸው ይላሉ። ይኸው እንደሚያመልኳቸው ግን ካላህ ውጭ ያሉትን እንደሚጣሩ አላህ መሰከረ። ከዛ ስነሱ ካላህ ውጭ ያሉትን እኮ ምንጣራው አሉ ምናመልካቸው፣ ማናዕቡዱሁ ምንተናነስላቸው፣ ምንለምናቸው ወደ አላህ መቃረብን እንዲያቃርቡን ነው። አላህ መልስ ሰጣቸው። ኢነላህ አላሁ ስብሓነሁ ወተዓላ ያሕኩሙ በይነሁም በመካከላቸው ይፈርዳል። ፊማ ሁም ፊህ የኽተሊፉን ሲለያዩ በነበረበት ነገር አላሁ ስብሓነሁ ወተዓላ በመካከላቸው ይፈርዳል። ኢነላሃ አላሁ ስብሓነሁ ወተዓላ ላ የህዲ በፍጹም አይመራም እነማንን መን ሁወ ካዚቡን ከፋር ውሸታምና ከሃዲ የሆነን ሰው አይመራም ይሄ ከላይ ያመጡት ምክንያት ምክንያት ተደርጎም አይወሰድላቸውም ቀጣፊዎች ውሸታሞች ናቸው ምክንያቱም አላህ ወደሱ መቃረብ የፈለገ መልካምን ይሰራል በቀጥታ አላህን ይለምናል ወንጀል ሲሰራ በቀጥታ ማረኝ ይላል ይሄ ነው ያለው ትክክለኛ እምነት ማለት ነው። ወደሊሉ ሸፋአቲ አማላጅ ደግሞ አድርገው ለመያዝ እንደነበር አምልኮ ይፈጽሙላቸው እንደነበር እነዚህ ከአላህ ውጭ የሚመለኩትን አምላኪዎቻቸው ቀውልሁ ተዓላ ማስረጃው ላቅ ያለው የአላሁ ስብሓነሁ ወተዓላ ንግግር ነው። ወያዕቡዱነ ሚን ዱንላህ ካላህ ውጭ ያሉትን ያመልኳቸዋል። ማ ላ የዱሩሁም እማይጎዷቸውን ራሳቸውንም ከጉዳት መከላከል የማይችሉትን ወላ የንፈዑሁም የማይጠቅሟቸውን ራሳቸውንም መጥቀም የማይችሉትም ወየቁሉን ይላሉ ደግሞ ምን ሲያደርጉ እነዚህን ሲያመልኩ ቆይተው ማለት ነው ማይጠቅሙና ማይጎዱትን ሃኡላኢ ሹፈዓኡና ዒንደላህ እነዚህ እኮ የሚያመልኳቸው ማለት ነው የማይጠቅሙ የማይጎዱትም አማላጆቻችን ናቸው ማን ዘንድ አላህ ዘንድ አላህ ዘንድ ያማልዱናል ብለው ነው ይህን ሁሉ አምልኮ ሲፈጽሙላቸው የነበረው ማለት ነው። ወሸፋዓቱ ሸፍዓታን ማማለድ ሁለት አይነት ነው አሉ ሼህ። ሸፋዓቱን መንፍየቱን ውድቅ የተደረገችው ተቀባይነት የሌላት ምልጃና ወሸፋዓቱን ሙስቢተቱን በሸሪዓ የተረጋገጠች ያለች የተፈቀደች የሆነችው የምልጃ አይነት። ስለዚህ ሁለት ምልጃ አይነት አየም ማለት ነው። ውድቅ የሆነና ተቀባይነት ያለው ሸሪዓ ያረጋገጠው فالشفاءة المنفية ودك هونو شفاءة ودك هونو ملجا تكبين تيليلو ما كانت تطلب من غير الله فيما لا يقدر عليه إلا الله ما كانت تطلب أم تطيق أو هنا تشكونات من غير الله كان له تشكال له أكالات متطيق هنا تشو فيما لا يقدر عليه النزيد مو كان له تشكال له أكالات እማይችሏት የሆነች ቢጠየቁ እንኳን ኢላላህ አላህ ሲቀር ቅድም ያነበብነው ምን አይነት የሽርክ መንዙማ አይነት ማለት ነው። ያ ረሱለላሂ ብሎ ማንን ነው የጠየቀው? የአላህ መልእክተኛ ሸፋአ ይሁኑና። ሸፈአ ይኸው ከማን ተጠየቀች? የሸፈአው ባለቤት ቁል ሊላሂ ሸፋአቱ ጀሚአ ምልጃ የተባለች በጠቅላላ ያላህ ናት የተባለላትን ምን አደረጉ ማለት ነው ወስደው ለነቢዩ ሰለላሁ ዐለይሂ ወሰለም ሰጡት። ሊሰጥ የሚገባው ግን ሊጠየቅ የሚገባው ከማን ነው? ከአላህ ብቻ። ከዛስ አላህ ሆይ ነቢዩን ሰለላሁ ዐለይሂ ወሰለም አማላጅ አድርግልኝ ስንል እሳቸውን መቼ ነው ማማለድ የሚችሉት? ከፍቃድ በኋላ። ለዚህም ማስረጃው من ذا الذي يشفع عنده إلا بإذنه ማን ነው አላህ ዘንድ ደግሞ የሚያማልደው አላህ ከፈቀደ በኋላ ቢሆን እንጂ حتى ነቢዩ صلى الله عليه وسلم ከተፈቀደላቸው በኋላ ነው የሚያማልዱት። ምን አሉ ራሳቸው አርሽ ስር ሄጄ እደፋለሁ፣ ሱጁድ አድርጌ አላህን አወድሰዋለሁ። ዛሬ ያላቀውም እንዴት እንደማወድሰው ያን ቀን ነው የሚመጣልኝ አሉ። ከዛስ ቀና በል ሲባሉ ነው ቀና ብለው ምን የሚያደርጉት የሚያማልዱት። ማን ከፈቀደ በኋላ? አላህ ከፈቀደ በኋላ ማለት ነው። ወደሊሉ ቀውልሁ ተዓላ ማስረጃው ማለት ነው ለየትኛው ውድቅ ለሆነው ሸፋአ ማለት ነው። قوله تعالى لا قالوا الله سبحانه وتعالى قال نو يا أيها الذين آمنوا إن أنت يا مناتشو سوتش هوي أنفقوا اوطوا لقسوا بالله من قد لاي مما رزقناكم إن يكسطناتشو من قبل أن يأتي يوم لا بيع فيه ولا خلة ولا شفاعة والكافرون هم الظالمون برسوس تقبيت ودا جنتم ملجم يلي لبت كان ከመምጣቱ በፊት ከሰጠናችሁ ነገር ለግሱ ከሃዲዎችም በዳዮች እነርሱ ናቸው። ስለዚህ ይሄ ውድቅ ለሆነው ምልጃ ማስረጃ ነው። ምልጃ የለም አለ አላህ። ማንም ማንንም ሊያማልድ አይችልም። ምን ሲቀር አላህ ከፈቀደለት ሰው በቀር አላህ ከፈቀደላቸው አካላት በቀር ነቢዩ ሰለላሁ ዐለይሂ ወሰለም እንደሚያማልዱት ማን ያማልዳል? መላይካዎች ያማልዳሉ። ቁርአን ያማልዳል። صوم يمالدال إنه يمساس سلوتن مالتنا والشفاءة المثبتة بس بشريعة دمو ماسر الجاي متعبت يترقات قد يتفكد هنا وملجا هي التي السكونات تطلب من الله كالله سبحانه وتعالى أم تتطيك هناك والشافع أما لا جو سوي وإما أما لا جو أكل مكرمون بالشفاعة مكرمون يتكبر كونه هو الله صلى كبرنا መላይካዎችን አማልዱ የሚላቸው ነቢዩ ሰለላሁ ዐለይሂ ወሰለምን አማልድ ብሎ የሚፈቅድላቸው ብሸፋዓቲ በማማለድ የተከበሩ ስለሆኑ ነው። አማልዱ ተብሎ የሚፈቀድላቸው ለነማ ወልመሽፉዑ ለሁ የሚማለድለት አካል ደግሞ ወንጀል ሰርቶ የነበረ ነገር ግን መን ረዲየላሁ ቀውለሁ አላህ ንግግሩን የወደደለት ወአመለሁ ስራውን የወደደለት ግን ምን ሆኗል? ጎድሎበታል። ንግግሩንም ወዶለት ስራውንም ወዶለት ግን ጎሎበታል። የሚያስቀጣ ነገር አለ። ባዕደል ኢዝን አላህ ከፈቀደ በኋላ ምን ይሆናል ማለት ነው? አማላጅ ለተማላጁ ያማልዳል ማለት ነው። ከማ ቃለ ተዓላ ላቅ ያለው አላሁ ስብሓነሁ ወተዓላ እንዳለው መን ዘለዚ ማን ነው የሽፈዑ ዐንደሁ አላህ ዘንድ የሚያማልደው ማን ነው? ኢላ ቢኢዝኒህ አላህ ከፈቀደ በኋላ ቢሆን እንጂ ይህ መልጃው የሚሰራው። ስለዚህ ዒባደላህ የአላህ ባሪያዎች ሆይ አያችሁ አይደል ምን ያህል ከባድ እንደሆነ። ዛሬም ሀገራችን ላይ ነቢዩ ሰለላሁ ዐለይሂ ወሰለምን ሲጠሩ ድረሱልን እያሉ ኑር ሁሴን ድረስልን ሲሉ ቃጥባሬ የአብሬት ሼክ አስገራሚው ማለት ነው ጭራሽ ከዚህ ሁሉ ዘሎ የመካ አጋሪያን እንኳን ምን ያመኑበትን ፈጣሪ አላህ ብቻ ነው እያሉ የቃጥባሬ ልጅ የሚባል አቡል ጀበል ብለው ሰዎች አምልኳቸው የሚፈጽሙለት ግለሰብ ነበር። ሞቷል። አሁን ምን ይላሉ? አቡል ጀበል እጁ ላይ ምልክት አለችው የሆነ ጥቁር ነገር መሆኑ ነው እንግዲህ እኔ ያላየሁም ባይኔ አይተናል ባዮቹ የክህደት መንዙማ የሚያዘጋጁት ሰዎች ያሉለት ማለት ነው። ጥንት የሰራውን ጉድ አሁን ልናገረው። ማን ይሄ የቃጥባሬ ልጅ ተብየው ማለት ነው። አቡል ጀበል የሚሉት ያላህ ሹም እኮ ነው ሸልሞ የፈጠረው የአደም ጭቃ ነው እጁን የተጠቆረው ይላሉ። ነበር ያሳመረ ሌሎች ሲያቦኩ ብለው የመጀመሪያዎቹ የመካ ሙሽሪኮች እንኳን ያላሉትን ክህደት ይናገራሉ ማለት ነው። የመካ አጋሪያን አደምን የፈጠረው አላህ መሆኑን በደንብ ያውቃሉ። እኛ ጋር ያሉት ግን ምን ይላሉ? የአደም ጭቃ ነው እጁን ያጠቆረው አደም አለይሂ ሰላምን ነበር ያሳመረ አላህ አይደል ያሳመረው አደምን ይህንን የሰው ቅርጽ እንዲይዝ አድርጎ ማለት ነው አባታችን አደምን ሩህ ነፍቶበት በሁለት እጆቹ የፈጠረው ዛሬ ምን ይላሉ? የአደም ጭቃ ነው እጁን ያጠቆረው ማን? የቃጥባሬ ልጅ አቡል ጀበል ተብየው ማለት ነው። ነበር ያሳመረ አደምን ያሳመረው። ሌሎቹ ሲያቦኩ መላይካዎች ይሆኑ ሚሏቸውም አይታወቁም ሲያቦኩ የነበሩ አሉ። እነዛ ሲያቦኩ አደምን ያሳመረው እንግዲህ አባታችን የነቢዩን ሰለላሁ ዐለይሂ ወሰለም አባት የሁላችንም አባት የመጀመሪያውን የሰው ልጅ አደም እንዲህ ብለው የክህደት ንግግር የሚናገሩ አሉ ማለት ነው። ስለዚህ ኢባደላህ እኔ አሁንም ዛሬም ተውሂድ እላችኋለሁ፣ ነገም ተውሂድ እላችኋለሁ፣ ሕይወቴ እስካለ ድረስ ባላህ እዝነት ከነጎዲያም ተውሂድ እላችኋለሁ። ለምን ተውሂዳችን ካልተስተካከለ ዋጋ የለውም። ምንም ነገር ብንለፋ፣ ለአገር ብንለፋ፣ ለዘራችን ብንለፋ፣ ለማህበረሰባችን ብንለፋ፣ ሰፈር ውስጥ የጉድጓድ ውሃ ብናወጣ፣ የታመሙትን ብንጠይቅ፣ የተራቡትን ብናበላ አለ የሚባል መልካም ብንሰራ፣ አገርና አገርን ብናስታርቅ፣ የተጣሉ ሰዎችን ብናስታርቅ፣ ይሄ ሁሉ የሚቀጥለው ዓለም ላይ የአስጨናቂ ፍርድ ባለበት ሰዓት የሚጠቅመው ለምን አይነት ሰው ነው? እውነተኛ ተውሂድ ላለው ሰው ባላህ አንድነት በጌትነቱ በአምላክነቱ ለእሱ ስምና ባህርያት እንዳሉት አምኖ የሞተ የነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ነቢይነት ለተቀበለ ከዛስ በእስልምና ሃይማኖት ብቸኛው አላህ ዘንድ ተቀባይነት ያለው ሃይማኖት እስልምና ነው ብሎ ያመነ ነው። ከዚህ ውጭ ያለው ወላሂ ቢላሂ ተላሂ ብዬ ምዬ እነግራችኋለሁ የለፋውን ያህል ቢለፋ ኪሳራ ነው። ስለዚህ ኢባደላህ እስልምና ማለት ብቸኛ ሀብታችን ናት። እንጠብቃት፣ እንንከባከባት። ከማን ከሰይጣንና ከሰራዊቶቹ የሰይጣን ሰራዊቶች እኛ ከተውሂድ መንገድ ወጥተን ወደ ሽርክ እንድንገባ ከኢማን መንገድ ወጥተን ወደ ክህደት እንድንሄድ ከኢኽላስ ወጥተን ወደ ኒፋቅ እንድንሄድ ከሱና ወጥተን ወደ ቢድዓ እንድንሄድ ነውና ቀን ሌሊት እየሰሩ ያለው እንጠንቀቃቸው። የሐቅ መንገድ ተወደደም ተጠላም አንድና አንድ ብቻ ናት። አንዱ መንገድ ላይ እንሰበሰባለን፣ ከዛ ውጭ ያለው ላይ ከነሱ ጋር አንቀላቀልም። አላሁ ስብሓነሁ ወተዓላ ሐቅን ከሚከተሉት ያድርገን፣ እውቀት ይጨምርልን ከሽርክ እኛንም ዘር ማንዘሮቻችንን የሚጠብቀን የተውሂድ ሰዎች ያርገን፣ በዚሁ መንገድ ላይ ይግደለን፣ መጨረሻችንን ያሳምርልን።